السلام عليكم ورحمة الله وبركاته طيب ዛሬ ምን ጀምረው 942ኛው ሐዲስ ላይ ይመስለኛል ካልተሳሳትኩኝ الحمد لله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين كبراننا كبرات ወንድምህቶች ኢንሻአላሁ ተዓላ ከቡሉጉል መራም ኪታባችን ኪታቡን ኒካህ ላይ ባቡ ጦላቅን ጨርሰን የዛሬው ደግሞ ትንሽ የተሻለ ያው መማለስ ስለሆነ ሰይጣን ገብቶ ያፈረሰውን ቤት መልሶ መገንባት እንደማለት ነው ቢከፋይ ብመለስ ይባላል ስለ ረጃ ነው የምናወራው የምንነጋገረው ረጃ የሚለው ራኡ ፈትሃ ነው ከስራም ረጃ ረጃ አለ ይባላል ዋናው ግን ባቡ ረጃዓት የሚለው ነው ያው ረጃ ማለት ተመለሰ ማለት ነው ረጃዓ ካለ መለሳት ማለት ነው اعاده مطلقه غير بائن الى ما كانت عليه رجع ማለት ተፈታ ግን ፍችነቷ የመጨረሻ ፍች ያልሆነችውን ሴት ወደ ነበረችበት ትዳሯ መመለስ ነው ሲመልሳት አዲስ ንካህ አስሮ ሳይሆን በነበረው ንካህ መመለስ ረጃዓ እንለዋለን ረጃዓ የፈታት ሚስት ሶስቱን እስካልፈታ ድረስ የመመለስ እድል አለው ይሄ ደግሞ ሰበተ ቢልኪታቢ ወሱና በቁርአንም በሐዲስም የተረጋገጠ ነው ይለናል ቁርአኑ ወቡዑለቱሁነ አሐቁ ቢረዲህነ في ذلك ይላል በዚህ ጉዳይ ላይ ባሎቻቸው ሚስቶችን የመመለስ ስልጣን ይበልጥ ይገባቸዋል አላቸው ይላል ዑመር ኢብኑ ኸጣብም ሙርሁ ፈዩራጂሃ ያሉት አብዱላህ ኢብኑ ዑመር ሚስቱን ፈቱ በሃይደ ላይ ያለች ሙርሁ ፈዩራጂሃ እዘዘው ይመልሳት የሚለው ሐዲስም በቂ ማስረጃ ነው ኢጅማዕም አለበት ረጃዓ እንደሚቻል ኢጅማዕ አለበት قال ابن المنذر رحمه الله اجمع اهل العلم على ان الحر اذا طلق دون الثلاثه ان له الرجعه في العده አንድ ሰው ሆር የሆነው ሰው ጨዋ የሆነው ሰው ሚስቱን ከሶስት በታች የሆነ ፍች ከፈታ እዳዋ ላይ ያለች የመመለስ እድል እንዳላት ኢጅማዕ አለ አንድነት ድምጽ አለ ብሏል ባይሆን ረጃ የሚኖረው ፍቹ ረጃ ከሆነ ነው አጥላቁ መረታን ያለው አላህ አንድ ፍች ሁለት ፍች ረጃ አለው ሶስተኛ ፍች ከሆነ ግን ያለቀ ጉዳይ ነው ነው የሰይጣን ስራ ተሳክቶለታል ነው ምንለው እና ረጃዓ ቢጸድቅም ቢቻልም ረጃዓ ለማድረግ ለመመለስ የሚያስችል ነጥቡ ካለ ነው ነጥቡን ጨርሶ ከሆነ የለውም እንላለን على يحال من يقرأ المثنى فليتفضل مشكورا حديث عمران بن حسين تفضل لا الحمد لله والسلام قال رسول الله عليه وسلم باب الرجعة عن عن إمران بن حسين رضي الله تعالى عنه عنهما أنه سئل عن عن الرجل يطلق ثم يراجع ولا يشهد فقال أشهد على طلاقها وعلى رجعتها رواه أبو داود هكذا موقوفا وسناده صحيح وأخرجه وأخرجه بيحقي بلفظ أن عمران بن حسين رضي الله تعالى عنهما سئل عمن رجع امرأته امرأته رجع امرأته ولم يشهد فقال في غير سنتي فليشهد الآن وزاد الطبراني في روايتي ويستغفر الله እሺ አንቺ ቁርአን ጨማምሯል እንግዲህ ያለውን ንቅራ ለማንኛው عن عمران ابن حسين رضي الله عنه انه سئل عن الرجل يطلق ثم يراجع ولا يشهد فقال اشهد على طلاقها وعلى رجعتها رواه ابو داود هكذا موقوفا وسنده صحيح عمران ابن حسين كتب له سويه تزجب انه سئل تطيق عمران بن حسين عن الرجل سلا سويه يطلق ስለሚፈታ ثم يراجع ከዛ ስለሚማለሰው ወላ ይሽሉ ሲፈታም ሲመልሳትም ያው እንደው ትዝ እንዲያለው ፈትቸሻለሁ ብሎ ትዝ ሲለው መልሸሻለሁ ነው እንጂ አላስ መሰከረም በሁለቱም ጊዜና እንዴት ነው ሲሉት فقال اشهد على طلاقها ስትፈታት ማስመስክር وعلى جاءتها ስትፈልጋትና ስትመልሳትም በምስክር መልሳት እንጂ ዝም ብሎ በሜዳ መፍታት በሜዳ መመለስ የለም ማለው ነው رواه ابو داود هكذا በዚህ መልኩ ዘግቦታል መውቁፈን ማለት ነብያችን አሉ ሳይል እዚሁ መውቁፍ አድርጎ ኢምራን ኢብኑ ሁሰይን ላይ ማለት ነው ወሰነዱሁ ዘገባው ግን ሷሂሁን ትክክል ነው الحديث موقوف بسند صحيح اخرجه ابو داود وابن ماجه والبيهقي بيهقي زغبوتال قال ابن عبد الهادي رواته ثقات ዘጋቢዎቹ ጥሩ ናቸው ብሏል የበሃቂን ይመስላል مخرج لهم في الصحيح صحيح ላይ እንደውም ተዘግቦላቸው ሰዎቹ ጥሩ ለመሆናቸው ነብኻሪው ተዘግቦላቸዋል ማለት ነው وصححه الحافظ ايضا ابن حجرም ሐዲሱን ጥሩ ሲል ዘግቦታል ስለዚህ እንትኑ خلاف የለውም ማስመስከሩ አስፈላጊ ለመሆኑ خلاف የለውም ሳያስመሰክር ቢፈታ ሳያስመሰክር ቢመልሳት ግን ይጸድቃል አይጸድቅም ላይ ነው خلاف አንዳንዶቹ ማስመስከር ዋጅብ ነው ያሉ አሉ ሌሎች ደግሞ የለም ሱና ነው ከቻለ ሰየው ካልቻለ ችግር የለውም ኒካው ይጸድቃል ዝሮ ዝሮ ፈታው ካለም ይወድቃል መለስኩሽ ካላትም ይጸርቃል ግን ጠብ ሲፈጠር አፈታኛ አፈታኝም ስለሚመጣ ማስመስከሩ አስፈላጊ ለመሆኑ ምንም አያጠያይቅም ነው ስለዚህ ዝሮ ዝሮ ማስመስከር ተወዳጅ ነው ሲፈታትም ሆነ ሲመልሳትም ያው ፈታው ካለ ይወርቃል ካስመሰከረም ያለ ምስክር መጽደቁ አይቀርም ግን ያስመስክር ነው የምንለው ቁርአንም አለ ዋሽዱ የሚል ነገር አለ ያው ምስክርነቱ ለውጁባ አይደለም ተብሏል ይወደዳል ማለት ነው ተብሏል ቅሩ ቀጥሉ وعن وعن ابن عمر رضي الله عنهما أنه لما طلق امرأته قال النبي صلى الله عليه وسلم لعمر مره فليراجعها متفق عليه وعن ابن عمر رضي الله عنهما أنه لما طلق امرأته قال النبي صلى الله عليه وسلم لعمر مره فليراجعها متفق عليه ከአብዱላህ ኢብኑ ዑመር ተዘገበ ምን አሉ አንሁ ጉዳው ወይም እሱ አብዱላህ ኢብኑ ዑመር ለማ ጠለቀ ምራአተው ሚስቱን በፈታበት ሰዓት ሐዲሱን አሳልፈናል ያው ሙራጃ ስላለው ለመጠቆም ያክል ነው እንጂ ታሪኩን አሳልፈናል فقال النبي صلى الله عليه وسلم يا الله መልእክተኛ አሉ ለዑመር ያው ሁሉ የነገራቸው አባትየው ዑመር ስለነበረ ለዑመር አሉት አሚሩ ሙእሚን ዑመር ናቸው ሞርሁ ልጅህን አብዱላህ ኢብኑ ዑመር ነዘዘው ሞርሁ እዘዘው ሁ የሚለው ዶሚሩ ተውላጠ ስሙ ወዴት ይመለሳል ወደ አብዱላህ ኢብኑ ዑመር فليراجعها ይማለሳት ወራባ ላይ የፈታው ልጅህ ሱናውን ሳይጠብቅ ነው የፈታትና ይማለሳት እዘዘው አሉ እናም እሺ ብለው ሄዱ አዘዙ ተማለሳት ነው ቅድም እህታችን የቀራቸው ላይም የቦራ ማን ነው ሲፈታም ሳያስመሰክር ሲመልሳም ሳያስመሰክር መለሳትና ይሄ ሰው ምን ትላለ ሲሉት አላ ገሪ ሱና ሱናውን ባልጠበቀ መልኩ ፈቷታል ነው የሚባለው እንጂ ያው ፍቺ ወርቃ ማታቸው ነው ግን ሱናውን የጠበቀ አይደለም የሸሪዓውን መንገድ የጠበቀ አይደለም እንጂ መጽደቁ ሲጸድቃል ነገር ነው እዚህ ጋር اثبات اصل مشروعيه ارجاع الزوجه المطلقه الى عصمه نكاح زوجها بالرجعه المعتبره ተፈታ የነበረችን ሴት ፍቿ ረጅዒ የሆነውን የመመለስ እድል ያለውን አይነት ፍች የፈታ ባል ወደ ነበረችበት ወደ ነበረችበት ባል ከለላ ወይም በሱ ስር መመለስ እንደሚቻል በግልጽ ያሳያል ሐዲሱ ነው ባይሆን መመለስ የምትችለው ሴት የተፈታችው ፍች አንድ ፍችና ሁለት ፍች ሲሆን ነው ሶስቱን የጨረሰችማ ከሆነ ባኢን በይኑነተን ኩብራ ይሉታ ወአው ሱራ አንዱን ተፈታ እዳዋን ከጨረሰች ሱራ ይባላል ሶስቱን ተፈታ ያለቀች ደግሞ ይሄ በይኑነተን ኩብራ ይሉታ ያለቀላት የመማር ስድል የሌላ ጭራሽ ነው ሁለቱም ቢሆን ረጃ የለውም ነው አንዱንም ፈቷት እጃው ካለቀ መመለስ አይችልም ሶስቱም ከፈታት እጃ ላይ ብትሆን ባትሆን የመመለስ እድል የላትም ነው ሌላው ብዙ ጊዜ ሴቶች የምታነሱት ጥያቄ ነው አንድ ባል ሚስቱን ከፈታ በኋላ ያለሷ ፈቃድ ሴቲቱን ሳያስፈቅድ የፈታት ሚስቱን ሳያስፈቅድ መመለስ ይችላል ወይ ረጃቱ ብሎ ማጽደቅ ይችላል ወይ የሚል ነገር እሷ ፍቃደኛ ሆነች አልሆነች መልሸሻለሁ ወደ ነበርሽበት ኒካ ካላት ይጸድቃል ፍቹ ረጃ ከሆነ ብትፈልገውም ባትፈልገውም መልሸሻለሁ ሙራጃ አርጌሻለሁ ካላት ይጽድቃል ነው ሙራጃው ደግሞ በደብዳቤ ሊሆን ይችላል በምስክርነት ሊሆን ይችላል እሷን በአካል አግኝቶ በመናገር ሊሆን ይችላል አብሮ በመተኛ ሊሆን ይችላል መመለስን አስቦ አብሮ ካደሩ ከፈታት በኋላ ያው ይጸድቃል ነው አብሮ ባያድሩም መልሸሻለሁ ያው ሚስቴነሽ ካላትም ይጸድቃል ነው እሷንም ካጣ ለቤተሰቦቿ ያው ምስክር ናችሁ ይፈታው በዚህን ቀን ነው እዳውን አልጨረሰችም ከዛሬ ቀን ጀምሮ ሙራጃ አርገታለሁ መልሻታለሁ ከሚስቴን ካለ ሴቲቱ ጆሮዋ ቢሰማም ባይሰማም ቤተሰቦቿ እየሰሙ ወይም ጓደኞችን ይዞ ምስክር አድርጎ ረጃው ካጸደቀው ይጸድቃል ነው እዳ ላይ ብዙ ሴቶች ተደብቀው ወደ ይገባሉ ተሞሽረው ማለት ነው እንዳይታዩ ስልካቸውን ዘግተው ባል እንዳይደውልባቸው ያው ካልፈለገች በግድ ቀጥ ትዳሩን አትባልም እርግጥ ኒካሁ ግን መጽደቁ አይቀርም እሷ ጆሮዋ ቢሰማም ባይሰማም ምስክር ይዞ ካስመሰከረ ነው እሷ ካልሰማችም ነው ከሰማች ደግሞ ተምታለች አንዳንዶች ደብዳቤ ደርሷቸው በሰው ደርሷቸው እኔ ጆራ ሰማም ዘርበሉ ትላለች እንግዲህ ያው መጽደቁ አይቀርም ነው ስለዚህ ምን ማድረግ አለባት ካልፈለገች መልሶ ፈታ የሚባለው መልሶ እንዲፈታ የሚደረገው ባይሆን እዳው መልሶ ይቀጥላል ለምሳሌ ዛሬ አንድ ፍች ፈታት እንበል እዳዋን ልጨርስ ሳምንት ሲቀራት ሁለተኛውን ፍች ፈታው አላት ከዛ ደግሞ ዋለ ደርቦ ደግሞ ፈታውሽ አላት ምንድነው ሁለቱም ሁለተኛው ፈታ አይደለ አዎ እንደገና ከዛ ከፈታበት ነው የሚጀምረው እዳው እንደገና በአዲስ አሁንም ይቀጥላል ሁለተኛው ልጨርስ ስትል ደግሞ አሁንም እንደዛ ፈታሁሽ ይላታል ደግሞ አንድ ብላ ትጀምር ማለት ነው እንደዚህ እያደረገ ዘጠኝ ወር አካባቢ ሊያቆያት ይችላል ማለት ነው ከፈለገ አላህን ካልፈራ ነገር ግን አግባብ አይደለም ይሄ አንድ ሰው ረጃቱ የሚላት ከሆነ ሚስቱን እሷ እየፈለገችው እሱ ከሆነ ይፈታት ያው ትዳሩ እንደምትፈልገው ያቀል ረጃቱ ይበላት አልግባባ ብለው ተጣልተው ከሆነ ይፈታት ሳይግባቡ ረጃቱ ቢላት ሳይግባቡ ነው የሚኖሩት ዋጋ የለውም ብትመጣም ዋጋ የለውም ባትመጣም ዋጋ የለውም ስለዚህ ይሄን አስበው ተመካክሮ እኔ ለመልስሽ እፈልጋለሁ ችግራችን በዝበዝ ንፍተው ተግባብተው ከሆነ ሰየው ነገ መጥቶ መጨቃጨቅ ከሆነ ምን ታርከውንም ዋጋለሁ የድሮዎች እኮ አይበድሏቸው ሚስቶቻቸውን ያው ማስተዳደር ሲያቅታቸውና ወይም ደግሞ ከአቅማቸው በላይ መቆጣጠር ሲመጣ ይፈታሉ እዛው ይደቆጥረው እንደሄዱ ያደርጋሉ እዚህ መካከል ግን አረለም ይፈታታለሁ ካለ ይመልሳታል ማለት ነው ያሆኖቹ በጠብ ስለሆነ ጠቡ እንደውም ብዙ ቦታ ሄዶ ከስለ ሁሉ ደርሶ ነው እንደዛ ሆኖ ፈቶ ደግሞ ረጃቱ ዳል ይላል ደግሞ የሚገርም ጉልኮ በፍቅር ያልተሳካውን እንደገና በጠብ ላይ ረጃቱ ቢለው ዋጋ የለው ስለዚህ ወንዶችም አላህን ይፍሩ ሴቶችም ያው ረጀቱ ከተባለ እንደሚዘርቃውቀው አውቀው መደበቅ ምንም አያስፈልግም ባይሆን መተማመና መግባባት ያስፈልጋል እንጂ ነው የምንለው ያው ወቡዑለቱና አሐቁ ቢረዲህነ በሚለው የቁርአን አንቀጽ የመመለስ መብት ይበልጣላቸው ባሎች እያለ ነው طيب ቀጥሉ باب باب الإداء والظهار والكفارة عن عائشة رضي الله تعالى عنها قالت آل رسول الله صلى الله عليه وسلم من نسائه وحرم فجعل الحلال حراما وجعل وجعل لليمين كفارة راه الترمذي وروا ورواته ورواته الثقات طيب እንግዲህ ባቡ ረጃ በዙ እያለፈ ነው መመለስ አይከብድም አይደል ስለማይከብድ ብዙ ሐዲስ ማምጣት አልፈለገም ረጃ ከሆነ የፈታት መመለስ ይችላል ሲመልስ ግን ቢያስመሰክር ይመረጣል ሳያስመሰክርም ቢሆን ያው ሱናውን አልጠበቀም እንጂ ይቻላል ነው ረጃ ማለት በነበረው ኒካ መመለስ ነው በአዲስ እዳው ካለቀ በአዲስ ኒካ ነው የሚያገባት ያው መህር ጥሎ እንደገና አባቷን አስፈቅዶ ምን ብሎ ምስክር ሰብስቦ ምን ብሎ ነው ጣጣው ብዙ ነው ረጃ ግን ሽማግሌ መሰብሰብ የለ መህር መክፈል የለ ያው ዝም ብሎ መሳብ ብቻ ነው ነው ይፈልግሻለሁ ነው ያን ያው የነበረው ኒካህ ይቀጥላል ነው አሁን ደግሞ ከፍችም የባሰ ደግሞ ሌላ ነገር መጣ ኢላ የሚባል ነገር ኢላ ማለት መማል ማለት ነው አላ ዩሊ ኢላአን አልያ ወዝኑ አጥያ አልያ ማለት አልየሚኑ መሐላ ማለት ነው መሐላዎች ለማለት ደግሞ አላያ ይባላል ቢወዝኒ ኸጣያ ኢላ ከቋንቋ አንፃር ፍቹ ምን ማለት ነው ኢላ ማለት ሐልፍ መማል ማለት ነው من حلف بغير الله እንደምነው من አላ من الذي አላ ማን ነው የማለው للذين يؤلون من نسائهم تربص اربعه اشهر في القران ይገልጸዋል طيب شرعا الى ማለት ምን ማለት ነው ቋንቋው ፍቹ መሐላ ነው ብያችኋለሁ መሐላ والله ላልበላ والله ልበላ ያ ምን ምለው ሁሉ መሐላ ይባላል ግን እዚህ የተፈለገው ጋብቻ ላይ ያለ ነው ኪታቡ ኒካህ ላይ ያለ ነው ስለዚህ ሸርዓን ኢላ ማ ሸሪዓዊ ፍቹ አንድ ባል ما حلف زوج قادر على الوطء بالله تعالى او صفه من صفاته على ترك وطء زوجته في قبولها مده تزيد على اربعه اشهر عندي بال يسمى لاد عندي بال بالبيتون ወይም መገናኘት አቅም እየኖረው ይያለው አቅማቶ ሳይሆን አቅም ይያለው አብሮ መተኛት ማለት ነው አቅሙ ይያለው ግን ላለመገናኘት መሃል ላይ ይምላል ወላሂ አብረሽ ዳልተኛ ይላል ለአንድ ወር ሊሆን ይችላል ለሶስት ወር አምን አላያ ከአራት ወርና ከዛ በላይ አብረሽ አልተኛም ብሎ የማለ ባል አላ ይባላል መሐላ ምሏል ማለት ነው ኢላውስ ውስጥ ገብቷል ይባላል ሐልፉ ዘውጅን አንድ ባል መማሉ ነው ቃድርን አቅም ያለው አለል ወጢ ከባለቤቱ ጋር መገናኘትን የሚችል አቅም እያለው ሲምል ግን የሚምለው ምን ብሎ ቢላሂ ተዓላ በአላህ ነው የሚምለው ወላሂ ተላሂ ብሎ አው ሲፈቲ ሚን ሲፋቲሂ ወይም ከአላህ ባህሪያቶች አንዱን ባህሪ በመጥቀስ ከልዕዘት ለምሳሌ بعزه الله በአላህ ክብር ይሆንብኝ بعظمه الله ብሎ ሊምል ይችላል የሚምለው ምን ብሎ ነው አላ ተርኪ ወጥኢ ዘውጀቲ في قبولها ያው ባለቤቱ መገናኘት ባለበት ቦታ ላለመገናኘት ይምላል ፍቻ አይደለም ላልገናኝሽ መሐላ ነው ሙደተን ተዚዱ على اربعه اشهر وهو محرم ይሄ በጣም የተከለከለ حرام ነው ለምን ከተባለ አላህ ዋጅብ ያደረገበትን ላልፈጽም እያለኮ ነው አንድ ባል ኒካ ካሰረ በኋላ ሚስቱን መገናኘት ግዴታ አለበት የለበትም ነው ማብላት ማጠጣት ብቻ አይደለም እሷም የተፈለገባትን መርሃባ ማለት እርሱም ያው የሰው ልጅ አምጥቶ ከእናት አባቷ ለይቶ አምጥቶ ዝም ብሎ መተው የለም ግዴታ አለበት ልክ እንደሚቀልባት ሁሉ በመገናኘትም ወደ ሐራም እንዳትወርቅ የመጠበቅ ግዴታ አለበት ይህ ሆኖ እያለ ላልገናይ ብሎ መሐላ ማለ ከአራት ከዛ በላይ ይሄ ክልክል ነው ነው ክልክል የሆነበት አላህ የጣለበትን ግዴታ ላለመፈጸም ነው የማለውና ነው وهو ثابت بالكتاب والسنه والاجماع الى በጋብቻ ላይ እንዳለ ቁርአንም ጠቁሟል ሐዲስም አለ ኢጅማአም አለ ያው ሐራምነቱ አመል ኪታቡ فقوله تعالى في سوره البقره من ይላል للذين لنزيا يؤلون من نسائهم ከሚስቶቻቸው የሚምሉ ለሆኑት ተረቡሱ አርባዓቲ አሽሁር አራት ወር የመጠበቅ እድሉ አለ አለ ከዛ በላይ መቀጠል ግን አይቻልም ነው እስከ አራት ወር ድረስ የመማል እድል አላቸው ማለት ነው ያው በሽቀቱ ምን ንደቱ ምንም ካለ ነብያችን አለይሂ ሰላቱ ወሰለም ያው አንድ ወር ኢላ አድርገዋል እስከ አራት ወር ያው ለመቅጣት ለምናምን መቼም ተፈቅዷል ከዛ በላይ ግን መቀጠል የለበትም ነው ለለዲነ ይኡሉ من نسائهم تربصوا اربعه اشهر አራት ወር የመጠበቅ እድል አላቸው ነው ከዛ በኋላ ወይም ፍታ ይባላል ያው ወይም ይቀጥላል ከፋራ ወጥቶ ማለት ነው واما السنه በሐዲስ የማይጸደቀው فقد آل رسول الله صلى الله عليه وسلم ነብያችን መማላቸው ነው ምን ኒሳ ከሚስቶቻቸው ሸህረን ለአንድ ወር ያክል አሽረፉ خلق ለአንድ ወር ምለዋል እያለ ነው ላይገናኙ ምን አድርገዋቸው ሴቶቹ እሳቸውንም አላከበሯቸው ማለት ነው ከሚሶቻቸው አንድ ወር ምለው ነበረ ለአንድ ወር ብለው ሆነሽ ክፍል ላይ ገብተው ቁጭ ብለው ነበረ መሐላ መማላቸው ሲሰማ ነብዩ አለይሂ ሰላቱ ወሰለም ሚስቶቻቸውን ፈቱ የሚል ወሬ ተነዛ ከተማው ላይ አንድ የሴት አባት ይጨነቃል ለልጆቹ ስዳር ይጨነቃልና ዑመር ምን ጊዜ የሚጨነቁ ነበር ለሐፍሷ እርግጥ ጋብቻውን ብዙ ሰለምኖ ነው የተገኘው አንዴ ለዑስማን አንዴ ለአቡበከር አስማምተዋት ሁለቱም አልፈልግም ብለው ተተው ነብያችን ናቸው ያጫት ስለዚህ አደራሽን አይሻን ወዳደራለሁ ይያልሽ ፍች እንዳይመጣ ባክሽ ጠንቀቅ ብለሽ ያጂ ለተዳርሽን ይሏት ነበር ይመክሯት ነበር ይሄ መሐላ መማላቸው ሲሰማ ባጋጣሚ የፈራሁት ነገር ደረሳሉና ዑመር ደነገጡ ከዛ የሮጡ ሄደው ነቢያችን ቤት ሊገቡ ሲዩ ያው እጭ ዘበኛ አለ አጋጣሚ ያው በር ተዘግቷል ፍቃድ ጠየቁ እሳቸው ያው ኮርፎ ተቀምጠዋል አይደል እዛ ቦታ ላይ ሽማግሌ እንዲመጣ ምንም እንዲመጣ አይፈለግም የተቆጣ ሰው እና ዑመር ውጭ አለ ፍቃድ ይጠይቃል አሏቸው አላጅ ገቡ ከገቡ በኋላ እንግዲህ ቀስ ብለው እያሳሳቁ ምን እያሉ እንደው መዲና ከመጣ ወዲህ እኮ ሴቶቻችን ጠገብ ጠገብ ብለውብናል ያ ረሱላህ ምናምን እያሉ ወሬ ጀመሩ ዑመር ለወሬ ለመጀመር እንዲመቻቸው ማለት ነው እንደው መካ ስንኖር ሚስቶቻችን ሚስት ሆነው በሚኖሩት እዚህ የአንሳሮችን ወንዶች ሴቶች አዩና ከምን ጋር ያለች ምን ተምራ መጣች ነው አይደለ ማማለስ እኮ ጀመሩ ሴቶች እያሉ ከዛ ቀስ ብለው ደግሞ እህ ሚስቶችን ፈተዋል የፈታሁት ሚስት አለ እንዴ ማን ብለው ደግሞ ጀመሩ ከዛ እሳቸው ማጦለቅቱ አሉ አልፈታሁም አሉ ከዛ ዑመር አላሁ አክበር አሉ ደስ አላቸው ከለለ ሌላውስ ቀላል ኩርፊያ ከሆነ ቀላል ነው ብለው ማለት ነው እና የዛን ጊዜ መሐላ ምለዋል ነው ባጭሩ ቂሳው ረጅም ነው ዑመር ጋር የነበረው ምለዋል መማሉ በቁርአንም በሐዲስም ጸድቋል ነው ይሄ ነው ግን ነብያችን ምለዋል ሲባል የሚቻለውን ነው ወልኢላኡል ሙሐረሙ حرام የሚሆነው መሐላ ሚስል ላልገናኝ ብሎ መማል حرام የሚሆነው አክተር من አርባዓተ አሽሁር ሲሆን ነው ከአራት ወር በላይ ላልገናኝሽ ካለ አደጋ ነው እና ማንም ብላ መጣች አንድ ጊዜ ዑመር ስልጣን በያዙበት ሰዓት እየዞሩ ይቃኙ ነበር ሌሊት እየወጡ ሰው ሳያቀባቸው አንዳንድ አብይ እንደሚያደርገው ድንገት ከች እያ ትራፊክ እየበሰለ እሳቸውም ድንገት እየወጡ ይፈቃቅዳሉ እና የሆነች ሴት ባሏ ወታደርነት ዶባት የሆነ ግጥም እየገጣጠመች ይሰሟታል ለውላ መخافه الله እያለች አላህ መፍራት አለ እንጂ አላህ መፍራት ባይኖር እኮ ይሄን አልጋ ጉዱን አሳየው ነበር እያለች ስትገጣጥም ሲሰሟት ምን ሆና ነው ብሎ ሲጠይቁ ባሏ ወታደርነት ዶባት ነው የሚል ሲነገራቸው ሐፍሷን እንደም ጠየቋት ይላል ሴቶች ከወንድ ርቀው መኖር የሚችሉት ምን ያክል ነው ብለው ጠየቋት እንደው መቋቋም የሚችል እስከ ስንት ነው ስለዋት አራት ወር አለቻቸው ይባላል ከአራት ወር በላይ ያልሚስቱ ፍቃድ የሄደ ወታደርም ቢሆን ሚስቱ ፍች ትሆንበታለች እና እንዳትቆዩ ከአራት ወር በታች እንደፈለጋችሁ አሉ ይባላል ዑመር አሁንም መሐላ የሚቻለው እስከ አራት ወር ነው ያለን ነው ከዛ በላይ ከሆነ حرام ነው ሴቶችንም ማሰቃየ ስለሆነ ይለናል وقد اجمع عليه العلماء في الجمله በጥቅሉ ዑለማዎች ኢላ እንደሚቻል ያው ኢላ حرامም حلالም እንዳለው ኢጅማዑ አለ ኢላ ለማድረግ የተለያዩ መስፈርቶች አሉ ይላል አንደኛ ያው ሌላው ነገር እንዳለ ነው መጀመሪያ ላይ ኢላ ማለት ሸሪዓዊ ፍቺ እንደሚያቻለው መገናኘት እየቻለ አንዲባል ባል ላለመገናኘት በአላህ መማል ነው ብያቸዋለሁ የማይገናኘው በዛው በመገናኛው አካል ቦታ ነው ከዛ ውጭ ያለው ማህበራዊ ጉዳይ እንዳለ ነው ለምሳሌ መሐላ ሳይምል ሳይገናኘት ይሄንን ያክል ጊዜ ቢቆይስ ወር ሁለት ሊቆይ ይችላል አንድ ወንድ ይሄ መሐላ ማላ ይባልም። ኢላ አይባልም ይሄ ኢላ ማለት መሐላ አድርጎ ከአራት ወርና ከዛ በላይ ላለመገናኘት ሲወስን ነው እንጂ እንዲሁ ዝም ብሎ ባለመገናኘቱ ኢላ ገብተሃልና ከፈራውጣ አውጣ ይባላል ሁለተኛው ሲምል በአላህ ስም መማል አለበት ወይም በአላህ ባህሪያቶች መማል አለበት መሐላው በስለት ከሆነ በተህሪም ከሆነ ወይም በዚህ ከሆነ ይሄ ኢላ አይባልም ነው ባለፈው እንደየነው አንተ حرام علي አለ አንተ ከظهر امي አለ የኢላ አንለውም ራሱን የቻለ ሌላ ነገር ነው ነዝር አንቺን ምንድን ነዝር علي ያው ነዝር ሆኝብኝ እንደዚህ ያሉ ነገሮች ኢላ የሚለው የሚገቡ አይደሉም فليس بمؤلا رجع يبالم ያው ራስ ይቻለ አህካም ይሰጠዋል እንጂ ነው ሶስተኛው ከአራት ወር በላይ መሆን አለበት መሐላ ሲምል ከዛ በታች ከሆነ ችግር የለውም حرام አይሆንም አው يعلقه على شرط يغلب على الظن ان لا يوجد في اقل منها ወይም በሆነ ነገር ይሄንን ካላደረግሽ እስከ አራት ወር ካላደረግሽ ብሎ ለምሳሌ የሆነ ነገር አንጠለጠለው ማለት ነው አይዋል على شرط يغلب على الظن ان لا يوجد في اقل منها والا فليس بمولن ከአራት ወር በታች እስከሆነ ኢላ የሚለውሳ አይካተትም ነው አራተኛው አን يكون الاله من زوج يمكنه الوطء መገናኘት የሚችል ከሆነው ባል መሐላው ሲገኝ ነው እንጂ የማይችል ባል አለ እንዴ መገናኘት የማይችል አዎ ልጅ ሆኖ ገና አቅመ አዳም ያልደረሰ ኒካህ ሊያስር ይችላል ኒካህ አስሮ ግን መገናኘት አይችልም በዛን ሰዓት فلا يصح من صبي غير مميز ولا من عاجز عن الوطي بنحو جب አዎ እንግዲህ አጋጣሚ ብልታቸው የተቆረጡ ሰዎች ሊኖሩ ይችላሉ ትልቅ ሰው ሆነው መገናኘት የማይችሉ እነሱ ምን ማሉ አልማሉ ዋጋ የለውም ሐራምም አይሆንባቸውም ያው አቅሙ የላቸውምና ህፃን ሆኖ በህፃንነቱ ትዳሩን መስርቷል ግን መገናኘት የማይችል ከሆነ ይሄም ሰው ኢላ አድርጓል ተብሎ حرام አይሆንበትም ከአራት ወር በላይ ቢቀጥል ለማለት ነው የኢላ የሚለው ራሱ የሆነ መስፈርት አለው በመስፈርቱ ሲሟላ ነው ኢላ አደረገ የምንለው ስለዚህ ሐዲሱ ንየው عن عائشه رضي الله عنها قالت على رسول الله صلى الله عليه وسلم من نسائه وحرم فجعل الحلال حراما وجعل لليمين كفاره رواه الترمذي ورواته ثقات ثقات እሺ አይሻ ናቸው ዘጋቢ ማን ያወራ የነበረ ነው አይሻ ታሪኩን በደም ታውቃለች ምን አለች قالت አላ ረሱላህ አላ ኢላና አላ ጽሁፋቸው አንድ ነው በሐረካ ግን ይለያሉ አላ ይሄ አሁን ግስ ነው ኢላ ከሆነ ግን حرف ነው አላ ረሱልላህ ያ አላህ መልእክተኛ ምለዋል ሐለፈ ረሱልላህ እንደማለት ነው ሚን ኒሳኢ ከሚስቶቻቸው ላይ ቀርቧቸው وحرم حلال የነበረውን ነገር حرام ቢን አንድ ወር ያክል ላልገናኛችሁ ብለዋል فجعل الحلال حلال የነበረውን ሚስቶቻቸው መገናኘት حلال ነበረ حراما حرام አድርገዋል وجعل لليميني ኋላ ላይ መገናኘት ሲፈልጉ ለመሐላቸው ከፋራ አድርገዋል የወንጀል ማበሻ አውጥተዋል رواه الترمذي ترمذي ዘገበው ሐዲሱን ዘጋቢዎቹ የትርሚዚ ታማኞች ናቸው ስለዚህ ሐዲሱ ምንም አይልም ለማለት ነው الصواب فيه انه مرسل عن الشعبي عن النبي شعبي عن النبي ነው ያወራው ታቢዒዩ ከነብያችን ብሎ ነው ያወራው መሐከለ ወደቀ ሰው ስላለ ሐዲሱ ሙርሰል ነው የሚሆነው እያለን ነው حديث مسلم بن علقمه عن داود رواه علي بن مسلم وغيره عن داود عن الشعبي عن النبي مرسلا وليس فيه عن مسروق عن عائشه وهذا صح من حديث مسلمه بن علقمه زرو زرو حديثه ምንም አይልም حلف الله يدخل عليهن شهرا ለወር ያክል ላልቀርባችሁ ብለው وليس المراد منه الاله المتعارف بين الفقهاء وهو الحلف على ترك جماع امراته اربعه اشهر او اكثر የነብያችን መሐላ حرام የሆነውን ነገር አይደለም የሚፈጸሙት ምክንያቱም حرام ይሆናል ያለው ስንት ወር ነው ከአራት ወርና ከዛ በላይ ነው እሳቸው ግን አንድ ወር ነው በፉቃዎች ዘንዳ ኢላ የሚባለውን አህካም ያካተተ አይደለም የነብያችን መሐላ ዙሮ ዙሮ ግን መሐላው ተመሳሳይ ስለሆነ ያው እንደ መሐላ ተወስዷል ማለት ነው ስለዚህ ፍቻ አይደለም የሚሳቸው ከፋራውን ግን አውጥተዋል ነው የሚለን ካለን ይው ከፋራውን ሊመጣ ይችላል ቀጥሉ وعن ابن عمر رضي الله تعالى عنهما قال إذا مضت أربعة, ش... أربعة أشهر وقف المولي حتى يطلق ولا يقع عليه الطلاق حتى يطلق أخرجه البخاري طيب እሺ አራት ወር ማለ ከዛ በላይ ማለ ሳይገናኝ ያን ያህል ጊዜ ቆየ ከዛ በኋላስ ምን ይሁን ፍቹ ይወርቃል ዝም ብሎ ወይስ መፍታት አለበት የሚለውን ሲገልጽ ደግሞ ምን አለ وعن ابن عمر رضي الله عنهما قال إذا مضت أربعة أشهر وقف المولي حتى يطلق ولا يقع الطلاق حتى يطلق اخرجه البخاري اذا مضت ባለፈች ጊዜ አርባዓቱ አሽሁር አራት ወር በሞላች ጊዜ ማለት ነው አራት ወሩ በሞላ ጊዜ ወቅፈ المولي ያ ምሎ የነበረው ባል ይቆማል ህግ ይቀርባል ማለት ነው ውቅፈ ማለት ያው መውቁፍ ልታላሁ መስጁን ለጊዜው ፖሊስ ያሰረው ሰው መውቁፍ ይባላል ውቅፈ ማለት ህግ ፍት ይቀርባል እንደማለት ነው ምን ሊያደርግ hatta ይወጣልቀ እንዲፈታት አለዛ ደግሞ ቀጥላለሁ ካለ ከፋራ ነው ወጣ ወላ የቀው ጠላቁ ፍቻ አይወርቅም አለ hatta ይጠልቀ ከሚፈታ ግን ዝም ብሎ ፍቻ አይወርቅም ከአራት ወር በላይ ማምስሎ ስድስት ወር ቢቀጥልም ፍቹ ዝም ብሎ አይወርቅም መፍታት አለበት እንዲፈታ ይደረጋል اخرجه البخاري ቡኻሪ ዘግቦታል وقف وقف اوقف طيب وقف وقف وقف የሚባላል ለሚለው አነባበቡ ነው ይሄ ችግር የለውም አን ነብይ አለ ምን ሳይ ሸህረን فنزل 29 ነብያችን አንድ ወር ላልቀርባችሁ ብለው 29 ቀን ላይ ተገናኙ እህ ወር ብለው አልነበረ ለምንድን ነው በ29 ስባቸው አሸህሩ هكذا አሸህሩ هكذا አሸህሩ هكذا ያሉበት አጋጣሚ ነው ወር 29 ይሆናል 30 ቀን ይሆናል እኮ ረመዳን ብዙ ጊዜ 29 እናፈጥራለን ጨረቃው ካጎደለ ማለት ነው ስለዚህ እኔም ወር ነው ያልኩት በጨረቃው ነው የሚቆጠረው በፈረንጆች አይደለም 29 ቀን ያለቀው ማታቸው طيب ነብያችን የማሉበት ምክንያቱ ብዙ ነገር አለ እንግዲህ ሴቶች ተሰባስበው በወጭና ጭናንቃቸው ወጭናንቃቸው ነው የሚባል ነገርም አለ እዛም ሲሄዱ ይሄን ይሄን አምጣ እዛም ይሄን አንተ ይሄን አንተ የለለ ነገር አጋጥሟቸው የማያውቅ ነገር ዝም ብሎ ለዛ ነውም ተብሏል ብዙ ተብሏል አላየሃል አንድ ባለ እንደዚህ ከማለ ያው መጠበቅ አለባት ማለት ነው የሚያሳየው ወር ላልቀርባችሁ ብለው ዘጠኝ ነው ስንት ሚስት አንጋለው ሲቀመጡ እንግዲያስ የራሱ ጉዳይ ብለው አልሄዱም ማለት ነው ጠብቀዋል ሶብር ያስፈልጋል ሶብሩን ተማሩት እያለን ነው ነገር ግን አራት ወር ሞልቶ ከዛ የሚቀጥል ከሆነ ሰውየውን ወደ ህግ የማቅረብና አንድም አብራይተኛ አለዛም ፍችን ስጠኝና ወደ እናት አባቴ ቤት ልሄድ ማለት ትችላለች ነው እና ለዛ ነው ወቂፋ ያለው እስከሚፈታ ድረስ ህግ ፊት ይቀርባል ከዛም ይፈታል طيب አንድን ሰው ከሶስት ቀን በላይ ማኩረፍ አይቻልም ምን ነገር አለን አይደለ እዚህ ግን ወርና ከዛ በላይ መሳቸው ቆይ አተነብዩ ወር ቆይተዋል እያለን ነው በምኝታ ይራቁ እንጂ ኩርፊያ የሚባል ነገር የለም ያው አንዳንድ ቅጣት መቼም ለሚገባው ሰው ቅጣት ነው ይሄ ያናሳዩ እንጂ ማህበራዊ ጉዳዮች ሌሎች ነገሮች አልተውም ነው የሚለው اذا فعل مولي قبل اربعه اشهر ከአራት ወር በፊት ይገናኛለሁ ካለ فعليه الكفاره عملا بحديث من حلف على يمين فرا غيرها خيرا منها فلياتي አራቱ ላልገናኝ በሙሉ ነበረ ከዛ በፊት ተገናኘ ከፈራን ያወጣል ወሉ ከፍራ የሚኒ ነው ያው መቀጠል ይችላል ነው እ አራት ወር ብሎ ሙሉ እስከ አራት ወር ከቆየ ከፋራ የለበትም ምክንያቱም መሐላውን አላፈረሰም ነገር ግን ከዛ በኋላ ፍታ ይባላል ወይም ይቀጥላል ማለት ነው መቼም አንዳንድ ወንዶች እንደዚህ አይነት ነገር ሊያደርጉ ይችላሉ የሆነ አስፈላጊ ሀጃ ካለ ኢላ ማድረጋቸው የሚሰጠው ጥቅም ካለ ሊያደርጉ እንደሚችል የነብያችን እንትንም ክስተትም ያሳያል ነው የሚለው መቼም ነብያችን አለይሂ ሰላቱ ወሰለም ጥቅም ባለው ነገር ላይ እንጂ ጥቅም በሌለው ነገር ላይ ሊምሉ አይችሉም አንድ ወላል ግራይ ብሎ መማላቸው ጥቅም እንዳለው ያሳያል ምክንያቱም ነብያችን ያስተማሩ ሁሉ ጠቃሚ ነው የከለከለው ሁሉ ጎጂ ነገር እንደሆነ ስለምናቅ ማለት ነው ኢላ የሚለው ነገር መቼም ለሴቶች ከ የቅጣት ሁሉ ቅጣት ነው ይላል ለማንኛውም ሰው ከሥራው ከመጥፎ ስራው ሊያቅበውና ሊከለክለው የሚችል ነገር ሁሉ እርምጃ ይወሰዳልና ለሴቶችም ይሄ አንዳንድ ጊዜ እርምጃ ሊሆን ይችላል ሊያስተካክል ይችላል የሚለው እዚህም እንዲያደርሱብን ዱአ እናደርጋለን ሌላው ሐላልን ሐራም ማድረግ በሌላ ቦታ ተከክሏል ያ አዩሃ ነብዩ ለመቱ تحرموا ما احل الله لك ግን ሆኖም አላህ ሐላል ያደረገውን ሐራም ያደረገ ሰው ለመሐላው ከፈራ ለወጣ ይችላል قد فرض الله لكم تحله ايمانكم يا የመሐላችሁን مفچا الله وسنوتال يلال ከፋራው አንደኛው የጧሙ አሸተ መሳኪን አው ኪስወቱሁም አው እትቁረቀባ ሶስቱ ምርጫ ናቸው ብያቸዋለሁ ይሄን ካላገኘ ፈይለመጅድ ፈሲያሙ 3 አያም ሶስት ቀን ይጾማል ولكن يؤاخذكم بما عقدتم الايمان فكفاره اطعام عشره مساكين او من اوسط ما تطعمون اهليكم او كسوتهم او تحرير رقبه ይሄ ምርጫ ነው فمن لم يجد ከሶስቱ ምርጫ አንዱንም ያላገኘ ሰው فصيام ثلاثه ايام ሶስት ቀን መጾም አለበት ذلك كفاره ايمانكم ነው አሁን እኛ ሰው ወላሂ ካለ ሶስት ቀን መጾም ነው የሚለው ሩጦ ሶስት ቀን መጾም የመጨረሻ ነው ከዛ በፊት ሶስት ምርጫዎች አሉ ከሶስቱ ምርጫ አንዱን ያልቻለ ሰው ነው ወደ ሶስት ቀን መጾም የሚመጣው እንጂ አስር ምስኪን ማብራት አቅም ያለው ሰው ከፋራ ሶስት ቀን ጾሞ መገላገል የለም ይሄ ነው ወደም ፈመን ለም يجن ያለ አላህ አስር ምስኪን ማልበስ አስር ምስኪን ማብላት እየቻል ለማል ነው እና ላፈረሰው መሐላ ሶስት ቀን መጾም የለብንም ካጣን ግን ያው ገንዘብ ከጠፋ በመጾም ከፈራችን እንገላገላለን ነው ስለዚህ እንግዲህ ኢላ የሚለው አራት ወርና ከዛ በላይ ነው ብለናል አራት ወር ከሞላው በኋላ አንድ መመለስ አለበት አንድ መፍታት አለበት አራት ወር በማለፉ ብቻ ፍቺ ሊወድቅ እንደማይችል በግዝ ነው ሐዲሱ ያሳየን ኒካው እንዳለ ይቀጥላል ነው እስካልፈታ ድረስ ፍቹ አለ ግን እንዲፈታ ይገደዳል ካልተገናኘ ማለት ነው ቀጥሉ وعن سليمان بن ياسر قال أدركت بضعة عشر رجلا من أصحاب رسول الله صلى الله عليه وسلم كلهم يقفون المولى رواه الشافعي وعن سليمان ابن يسار ابن يسار رضي الله عنه أنه قال أدركت بضعة عشر رجلا من أصحاب رسول الله صلى الله عليه وسلم كلهم يقفون المؤلي مؤلي مولي معناتهم جلاله رواه الشافعي ሱለይማን ኢብኑ የሳር ስራውን አላህ ይወደድለትና ከአስራ ምናምን ሱሐባ በላይ አግኝቻለሁ ይላል እንግዲህ አስር ከምናምን እንደ ማለት ነው ቢዷት አሽር ማለት ቢዷት የሚለው ባኡን በከስራ ምናነበው ከ3 እስከ 9 ያለ ቁጥር ቢዱአ ይባላል ከምናምን የምንላቸው ነገር 3 4 5 6 7 ሊሆን ይችላል ማለት ነው ብቻ ከ20 በታች ነው ከ20 በታች ነው ስለዚህ ከ10 በላይ ከሃያ በታች የሆኑ ሰሃቦችን አግኝቻለሁ ነው ባጭሩ ምን የሚያደርጉ ሚና اصحاب رسول الله ከነብያችን ባልደረቦች አለ ሁሉም ሁላቸውም የቅፉነ ሙሊ ኢላ ያደረገውን ምስል ላይ ገነኝ አራት ወር ወርና ዘከራይ መhall ያደረገውን አራት ወር ሲሞላው በልና ብለው ወደ ህግ የሚያቀርቡ ሱሐቦችን አግኝቻለሁ የሱሐቦች ስራ ያው እንደ ያው መርፎ ነው ተጎም ይወሰደው ለማለት ነው ዝም ብለው አይደለም ከነብያችን አለይሂ ሰላቱ ወሰለም አስተምሮት የያዙትና ያገኙት ቢኖር ነው ማለት ነው ቢድዓ የሚለው ከ3 እስከ 9 ነው የቂፉ ነማት ማት ይحددنا له مده الالهي المباح 4 አይዋ ሚፈቀደው አንድ ባል ሚስቱን ላለመገናኘት መሐላ ምሎ ሚፈቀደው እስከ አራት ወር ድረስ ነው ከአራት ወር በላይ ይቀጥላል ካለ ወደ ህግ ይቀርባል በላቁም እዚህ ላይ ከዚህ በላይማ መቀጠል የለብህም ምን ልታጋ ፈለክ ተብሎ ወደ ህግ ይቀርባል ይሄን የሚያደርጉ ሰሃቦችን አግኝቻለሁ ነው የሚለው ሱብሃንአላህ ቀጥሉ وعن ابن عباس رضي الله عنهما قال كان إلاء إلاء الجاهلية السنة وسنتين فوقعت الله أربعة أشهر فإن كان أقل من أربعة أشهر فليس بإيلاء أخرجه البيهقي طيب إن شاء الله مجلس هاشم هذا وعن ابن عباس رضي الله عنهما قال كان إيلاء الجاهلية السنة والسنتين فوقت الله أربعة أشهر فإن كان أقل من أربعة أشهر فليس بإيلاء أخرجه البيهقي طيب ابن عباس የሳቸውንም ያባታቸውን ስራ አላህ ይወድላቸውና ቃል አሉ ካነ ኢላኡል ጃሂልያ በጃሂልያ የነበረው መሐላ ሚስቱን ላለመገናኘት የሚምለው መሐላ ምን ያህል ነው አንድ አመት እስከ ሁለት አመት ድረስ ነበር የሚቀጥለው ገለዋታል እንጂ እስከዛ ካቆያትና እና فوقت الله اربعه اشهر አላህ Subhanahu Wa Ta'ala አራት ወር ገደበው የሚቻለው ማለት ነው መሐላ ምሎ ረቆ መተኛት የሚፈቀደው አራት ወር ብቻ ነው ከሆነ ይሄው እንኳን ከባድ ነው እንደው ከጨከነ ማለት ነው فإن كان أقل من أربعة أشهر ከአራት ወር በታች ከሆነ فليس بإلاء إلاء ይባልም አራት ወርና ከዛ በላይ ከሆነ ኢላ ይባላል وهو محرم አራት ወር በላይ محرم ነው ከዛ በታች ይቻላል ችግር የለውም ማለት ነው ሐዲሱ በይሃቂ ዘግበውታል ነው የሚለው ሐሰን ነው ደረጃው ሐሰን ነው ጥሩ ነው ማለት ነው فوقت الله اربعه اشهر فوقت ማለት من التوقيت اي حدد الله وقته ማለት ምን ያህል ነው የሚቻለው የሚለውን ገድቦታል ማለት ነው ان الصلاه كانت على المؤمنين كتابا موقوتا እንደሚለው ሙአቀታ ማለት ነው ሙአቀት ማለት ሰዓት ምን ይባላል በአረበኛ ሙአቂት ይባላል طيب አልሙሊ ይመሐሉ 4 አሽሁር አንድ በሚስቱ ላይ ላይ ይገናኝ ማለባል አራት ወር ድል ይሰጠዋል እስከ አራት ወር ድረስ ማስገደድ አትችልም ማለት ነው ሴትዮዋ አራት ወር ካለቀ በኋላ ግን ህግ ፊት ማቅረብ ትችላለች አብሮ ይተኛ አልቻለም በሚል ማለት ነው መክሰስ ትችላለች እ ለህግ ካቀረበችው ደግሞ ዳኛው ምንድነው የሚለው ምን ብሎ የሚፈርደው አትራቃት ብሎ ማለት ነው አይ ቀጥላለሁ አሁንም አልገናኝም ካለ فإن امتنع بلا عذر يمنع الوطا መገናኘትን የሚከለክል ችግር ሳይኖርበት እቀጥላለሁ ካለ اجبره الحاكم على الطلاق በልፍታ ይላል አልፈታም ካለ ቃዲ ይፈታል ቃዲ የሚፈታው እዚህ ጋር ነው ብድግ ብሎ ሰው ሳይፈታም ቃዲም ቢሆን መጀመሪያ ያቀርበዋል ችግራቸውን ምንድነው ችግራችሁ ይላል አልጋ ነው ችግራችን ከተባለ ምን ሆነ ነው ይለዋል ዑዝር ካለው ዑዝር ይቀበለዋል ያው የሚለቀው ከሆነ ማለት ነው ማለቅ ከሆነ ዑዝር ቢሆን አይቀርም እ ዑዝር ከሌለው በል ትዳርህን ቀጥል ይለዋል አልቀጥልም ካለ ፍታ ይለዋል አልፈታም ካለ ቃዲ ራሱ ፍቹን ማፍረስ ይችላል ፈታ ሳይሆን ቃዲ የምንለው ፍቹን አፈረሰው ነው የምንለው ምክንያቱም ይሄ ትዳር ለመቀጠል መስፈርቱን አላሟላም ሐቁ አልተጠበቀምና ሸሪዓ ደግሞ ጋብቻ ሲመሰርት በአድል በፍትህነት እንዲቀጥሉ እንጂ ፍትህ ከሌለ ይቺ ሴት መቸገር የለባትም ቃዲ የሚያፈርሰው ጋብቻውን ብሎ ነው የሚያፈርሰው ان كان هناك عذر من الوطء في الزوج او الزوجه امرها ወይሷ ላይም ችግር ሊኖር ይችላል ለመገናኘት እሱም ላይ ሊሆን ይችላል ቢያንስ በምላሱ ይመልስ ይላሉ መሐላ ምሎ ከዛ በኋላ ያ ጊዜው አራት ወር አለቀ ህግ ይቀርባል ብለናል ህግ ሲቀርብ ደግሞ ሐኪሙ ያው ግንኙነት አድርግ ብሎ የሚያዘው አይ ደግሞ አዲስ ህግ ተፈጥሮብኛል ከመሐላው ተጨማሪ ሊል ይችላል አንድ ባል ምን ሆንክ ይሄ ምክንያት ነው አቀረበ በልሽ በመላስህ መልሽሻለሁ በላት ቢያንስ መሐላውን አንስቻለሁ በል ይባላል ያነሳል ምን የሚያነሳው መታቀደቱ አለ ወጥ ወጥቱ ብሎ ማለት ነው መገናኘት አብረን መተኛ በሻልኩበት ሰዓት አብረተኛለሁ በሚል ለቃዲ ቃል ይገባል ማለት ነው ከዛ በኋላ እርቅ ወረደ ማለት በጥቅሉ እኒህ ሐዲሶች የሚያሳዩት የሃይቃ የሸሪዓችን ምን ያህል ለሰው ልጅ ተስማሚ ሆኖ እንደመጣ ነው አመት ሁለት አመት የነበረውን አራት ወር አውርዶ ህጉን መደንገጉ ይሄን በድሎናል እንዳትሉ በጣም አዝኖላችኋል ነው እንደውም ከአዳት الجاهሊ ከአዳት الجاهليያን አበጥሮ አስተካክሎ ነው ያመጣው ሸሪዓችን የሚበላሸውን በማበላሸት መስተካከል ያለብን በመስተካከል ማለት ነው ሴት ልጅ ትወረስና ከነ ህይወቷ ተቀበረ የነበረችውን ከነ ህይወቷ መቀበርን ከልክሎ ትወረስ የነበረውን ወራሽ አድርጎ ነው ሸሪዓ ያስቀመጣት ይሄን ታሪክ የማያውቅ ሰው ግን እስላምን ለማጥላላት ሴት ልጅ አንድ ጣት ደርሷት ወንድ ልጅ ሁለት ጣት ለምን ይሰጣው አልቦ የሚከራከር ሰው አለ ይሄን እኮ እስላም ነው ያመጣው እንጂ እናንተማ ጭራሽን ተወርሷት ነበረ ያልፈለገችውን ባል በግድ ተወርሳ ባሏ ሲሞትባት ቤተሰብ ይወርሳት ነበረ እንኳን ልትወርሰሷ ገንዘብ ነው እና እንዲህ ያሉ እስላም ያስተካከላቸው ብዙ ነገሮች አሉ እኔ ብቻ አይደሉም መሐላ ላይ የሚሆን እንደምታውት ነው ወርስ ላይም እንደምታውት ነው ሌላው ሶስተኛ ደግሞ አለ ምን ይሁን እስላም ያስተካከለበት ባሏ የሞተባት ሴት አመት ትቀመጥ ነበረ ስትቀመጥም በጣም በሚያስጠላ ሁኔታ አመትን ስጨርስም ደግሞ ከግድግዳ ጋር ተፋትጋ ምን ብላ የሆነ በጠጥ ምናምን ጥላ ምናምን ብዙ ነገር ነገር ነበር ያን አስቀርቶ እስላም አስተካክሎ ያመጣበት ሁኔታ ነው የኢስላምን አስተምሮት ከጃሂልያው የተለየበትን ነገር ብንቆጥረው ምዕራባውያን የሚለፈልፉት ሁሉ ገደል ነው የሚገባው طيب እዚህ ሌላው ከዚህ ሐዲስ የምንማረው ቁም ነገር ቢኖር ተአዲቡ النساء العاصيات الناشزات على ازواجهن በባላቸው ላይ የሚያምጹ ያለ ፍቃዱ የሚጠፉ ወይም ትዳርን ጥለው የሚሄዱ ወይም አግባብ በሌለው መልኩ የባላችን ሀቅ የማይወጡ ሴቶች መገሰጫ ወይም ምክር መስጫ ማስተካከያ እርምጃ የሚወሰዱ ነገሮች እንዳሉ የሚያሳያል ያው በጣም እሷን የሚያልጎዳ ለሱም ማስተካከያ ይሆናል ተብሎ እና ነፍስየው የምትሆነውን ነገር ትንሽ ለነፍስየው ደሞ ደስ የሚላት ነገር መስጠትን ነው የሚያሳየው ጃሂልያ በጥቅሉ ቀስዋ እንደነበረ ድርቀት ዙልም ግፍ እንደነበረ ደካማን ቀጥቅጦ ጠንካራ ብቻ የሚኖርበት ህይወት ነበረ እስላም ግን አስተካከለው ማለት ነው አላየሃል የዛሬው درسችን እስካሁን ይመስላል እንግዲህ አላህ Subhanahu Wa Ta'ala ሁላችንም አስተካክሎ ሐቁን አሳውቆ በሐቁ ላይ ምንራመድ ያድርገን ወንዶችም የሚስትን ሐቅ የሴትን ሐቅ ሴቶችም የወንድን ሐቅ የሚወጡ ያድርጋቸው እንላለን እንደዚህ መነታረኩስም አያምጣ አያምጣን አያድርሰን እንላለን ያማረ የተስተካከለ ኑሮ ይስጠን ዱንያ ላይ ስንኖርም አኺራ ላይም የጀነት ሰው ያድርገን እላለሁኝ وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته